السلام عليكم ورحمة الله وبركاته الحمد لله والصلاة والسلام وصحبه ومن والاه اللهم علمنا ما ينفعنا وزدنا رب العالمين اليوم نتدارس من كتاب بلوغ المرام من أدلة الأحكام في كتاب الصلاة باب من يقرأ المتن فليتفضل مشكورا السلام عليكم ورحمة الله وبركاته الحمد لله والصلاة والسلام على رسول الله صلى الله عليه وسلم باب صلاة الكسوف عن المغيرة عن المغيرة بن شعبة رضي الله عنه قال انكشفت الشمس على عهد رسول الله صلى الله عليه وسلم يوم إبراهيم فقال الناس انكسفت الشمس لموت إبراهيم فقال رسول الله صلى الله عليه وسلم إن الشمس والقمر آيتان من آيات الله لا ينكسفان لموت أحد ولا لحياته فإذا رأيتموهما فادعوا الله وصلوا حتى تنكشف متفق عليه وفي رواية للبخاري حتى حتى تنجلي وللبخاري من حديث أبي بكرة رضي الله عنه فصلوا وادعوا حتى ينكشف ما بكم <clears throat> طيب صلاة الكسوف نملا በሚሸፈኑ ሰዓት መደነጋገጥና መረበሽ ሳይሆን ያለብንኛ ሙስሊሞች ወዲ አላህ Subhanahu Wa Ta'ala ፊታችንን አዙረን የምንሰግደው ሶላት አለ በሶላቱም ሆነ ከሶላቱ ውጭ የምናደርጋቸው ጋሮች አሉ ማለት ነው ሶደቃን ልንሰድቅ እንችላለን አላህን ልንለምን እንችላለን ከሶላት ውጭ ሶላት ውስጥ እና መደረግ ያለበትን ነገር ነው የሚነግረን በቅድሚያ ኩሱፍ እና ኩሱፍ ቢልካፊ ወልኻ ኩሱፍ በሁለቱም አለ አብዛኛው ቋንቋ ባለሙያዎች ኩሱፍ የሚለው በካፍ ከሆነ ለፀሐይ መሆን አለበት በኻ ከሆነ ለጨረቃ መሆን አለበት ይላሉ ከሰፈት الشمس خسفت القمر ነው መባል ያለበት ኩሱፍ የሚለው በካፍ ከሆነ የፀሐይ ነጸብራቅ መጥፋት ወይ መወገድ ማለት ነው ሙሉ በሙሉ ሊሆን ይችላል በገሚስ ሊሆን ይችላል ኩሱፍ ማለት ደግሞ የጨረቃ ብርሃኑ መጥፋቱ ነው ሙሉ በሙሉ ወይም በከፊል ማለት ነው የመጋረብ የግርዶሽ የሚፈጠር ዑለማዎች ሁለት አይነት ምክንያት ያስቀምጣሉ ሁለት አይነት ምክንያት አንዱ ምክንያት የሚያመጡት ሁለተኛው ደግሞ እማናቀው አላህ Subhanahu Wa Ta'ala ባሮችን ትንሽ ፈራራ ሲፈልግ ከወንጀላቸው ከመጥፎ ድርጊታቸው እንዲታቀቡ እና እንዲመለሱ ወደሱ ሲፈልግ የሚያመጣው ሁኔታ ነው መጋረዶች ወይ ወይ ግርዶች የሚባለው ተብሏል ተጨባጭ የሚባለው ፀሐይ የራሱ የሆነ ጨረቃ የራሱ የሆነ መጓጓዣ መስመር አላቸው በሚጓጓዙበት ሰዓት ፍኖት ይችላል ለማን ነው አንድ ሲሆን በእኛ በእኛና በፀሐይ መካከል ለምሳሌ ከዋክብት ካለ ያ ኮከብ በግማሽም ሆነ በሙሉ ፀሐይን እንዳናይ ሊሸፍንብን ይችላል የሚል ነገር ነው የሚያመጡት ያው የጨረቃም ሆነ እንትን የፈለክ ባለሙያዎች የሚናገሩ ነው ተጨባጭ የሚመስል ነገርም ነው ከበላያቸው ሁለት ነገር ቢኖር አንዱ ከላይ አንዱ ከታች ከሆነ ሀታው ረብ ቢሆን ከታች የሚሄደው አውሮፕላን ከላይ ያለው አውሮፕላን እንደሚጋርደው ይቀምጣሉ ሌላው ፀሐይ ብርሃኗን ኮከብ ላይ በመጠርበት ሰዓት በከፊልም ቢሆን የመጋረድ ምክንያት ሊፈጠርም ይችላል የሚል ያስቀምጣሉ አላያሌ ሳይንቲስት ስለሆነ ሁላችሁም የምታውቁት ነገር ነው መከታተል የምትችሉት ነገር ስለሆነ ብዙ ትንታኔ ያስፈልገው ወደ ዋናው ወደ ሸሪዓ ያው ሐዲሱ በግልጽ ያስቀምጣል ፀሐይ የምትሸፈርበት ምክንያት አላህ ባሮቹን ትንሽ ሊያስገነዝብና ሊያስጠነቅቅ ሲፈልግ የሚያሳየው ነገር ነው የሚል በግልጽ ተነግሯል ሶላተል ኩሱፍ እንግዲህ ፀሐይ መጋር ሶላት ወይም የፀሐይ ግር ሲፈጠር የሚሰገደው ሶላት በቁርአን ተረጋግጦ ጸድቋል ይላሉ ባቱ ዑለማ ከቁርአን ማስረጃ አለው ሶላት الكسوፍ ይላሉ የት አለ ስንላቸው ومن آياته الليل والنهار والشمس والقمر لا تسجدوا للشمس ولا للقمر واسجدوا لله الذي خلقهن إن كنتم إياه تعبدون የሚለው ቁርአን ሶላት الكسوفን ይጠቁማል አሉ ስለ ሌሊት ስለ ቀን ስለ ፀሐይ ስለ ጨረቃ አነሳና አምራቶች ናቸው አለ ከዛ ለፀሐይም ሆነ ለጨረቃ አትስገዱላቸው ለፀሐይም ሆነ ለጨረቃ አትስገዱ አለና ለዚያ ለፈጠራቸው ጌታ ግን ፍስገዱ አለ ጨረቃና ፀሐይን አንስቶ ስገዱ ማለቱ ኢሻራ ኢላ ሶላተል ኩሱፍ ፀሐይና ጨረቃ ከተሸፈኑ ብንሰግድላቸው ሊገለጡ ይችላሉ ብላችሁ እንደ ጌታይታችሁ እንዲያሰግዱላቸው ያን ጊዜ ሶላተል ኩሱፍ የሚባለውን ለአላህ ስገዱ ማለቱ ነው ይላሉ ይሄ አንድ ማስረጃ ከሐዲስም ግልጽ የሆነ ማስረጃ ነው ነብያችን አለይሂ ሰላቱ ወሰለም በግዚያቸው ፀሐይ ተሸፍና ሰግደዋል ኢጅማዕም አለ ኢጅማዕ العلماء ኢጅማዕ الصحابه على مشروعيتها መሽሩዕ ለመሆኗ አብዛኛው ዑለማዎች اجماع አለው ብለው አስቀምጠዋል ፀሐይ በምትሸፈን ሰዓት ዱዓ በጣም ያስፈልጋል استغفار استغفر الله استغفر الله ያው ከስተቶቻችን ሁሉ ይቅርታን ጠይቃለን ጌታችን ብሎ ወደ አላህ መዞር እንዲሁ ተወኩልና አልትጃ ኢላላህ ወደ አላህ መመካት ሰደቃ መሰደቅ ማንኛውም መልካም ስራ መስራት አላህ በሰዎች ላይ ወይም የበዛው ላይ ያለው ነገር እስከሚለቅ ድረስ ዱዓ ማድረግና መለመን ማለት والله بعباده غفور رحيم አላህ ለባሮቹ አዛኝ ነውና እስትግፋር ካደረጉና ከለመኑት ያን ያመጣውን ነገር ይመልሰዋል ባመጣው መንገድ ማለት ነው طيب وعن المغيرة ابن شعبة مغيرة ابن شعبة كتبه صحابي تزجب رضي الله عنه سراون الله يودللتنا قال على مغيرة من على انكسفت الشمس ፀሐይ ተሸፈነች على عهد رسول الله صلى الله عليه وسلم በነብያችን ሰዓት ፀሐይ ተሸፈነች ይላል አጋጣሚ ሆነና ግን የተሸፈነችው መቼ ነበር የውመ ማተ ኢብራሂሙ ልጃቸው ወንድ ልጃቸው ብቸኛው ከማርያቱ ቂብጥያ ከግብፃዊዋ ማርያ የሚወለደው ልጃቸው ኢብራሂም ማለት ነው እሱ የሞተለታ ነበር በአጋጣሚ فقال الناس ሰዎች መቼም በግምት ብዙ የሚያወሩት ነገር አለ ያለምንም ማስረጃ ስለዚህ فقال الناس ሰዎቹ አሉ በጊዜው የነበሩት ማለት ነው እንከሰፈት الشمس ፀሐይ ተሸፈነች ያሉ ለምን ለሞት ኢብራሂም የታላቁ ነብይ ልጅ ሙቶ ቀላል ነገር እኮ አይደለም ስለዚህ የትልቅ ሰው ልጅ ስለሞተ ፀሐይ ተሸፈነች ብለው ግምታዊ አነጋገር ወሰዱ ይሄ ወሬ አይደርሱ የለም ወደ ነብያችን ደረሰ ማለት ነው የተቀባበሉ እሳቸው ጋር ደረሰ ወዳው ነብዩ አለይሂ ሰላቱ ወሰለም ወደ ሚንበር ነው የመጡት فقال رسول الله صلى الله عليه وسلم يا الله ملكتኛ አሉ ان الشمس والقمر آيتان من آيات الله ፀሐይም ሆነ አሁን የተሸፈነችው ጨረቃም ሆነች ወደፊት ልትሸፈን ትችላለች ሁለቱም ቢሆን ላይን ከሲፋን ሊሞት ያሐድ ለማንኛውም ሰው ሞት ለኢብራሂምም ሆነ ለራሴም ሆነ ሌላም ሰው ሞተ ማለታቸው ነው አትሸፈንም አይሸፈኑም ወላ ለحياته ስለተወለደም አንድ ሰው ሀያት ማለት አሁን ተፈለገው መወለድ ነው ወደ ህይወት ዓለም ሲመጣ ማለት ነው ከከለ ተወልዶ ትልሰው ተወልዶ እንዲህ ተወልዶ ፀሐይ ተቀየረች ጨረቃ እንደዚህ ሆነች ያሉ ሰዎች አሁንም ቢሆን አለ ይሄ ባሉ ለመወለድም ሆነ ለመሞት ፀሐይ አትሸፈንም ጨረቃ ማትሸፈናው فاذا رايتموهما ፀሐይንም ሆነ ጨረቃ ለሁለቱ ነው ሁለቱንም ሙሉ በሙሉ ተጋርደው ወይም በግማሽ ተጋርደው ካያችኋቸው ፈድዑ الله አላህን ጸልዩ አላህን ለምኑ ያ ረብ በሩት መስፈራርቸው ውሰድን አንሳልን በሩት ወሰሉ ዱዓ አድርጉ ወይም ስገዱ እስከመቼ ሐታ ተንከሽፈ ፀሐይም ሆነ ጨረቃ የተጋረደችው የተጋረደችው ነገር እስከምትገለጥ ድረስ ማለት ነው ሐታ ተንከሽፈ ይሄንን ቀጥሎ የቡኻሪው ዘገባ ያብራራው ሐታ ተንጀልያ ነው ወፍሪዋት ለቡኻሪ البخاري ተንጀልየ ሐታ ተንከሽፈ ሐታ ተንጀልያ ትርጉማቸው አንድ ነው እስከምትገለጥ ማለት ነው وللبخاري من حديث ابي بكر በቡኻሪ ዘገባ ከአቡ በክራ በመጥቀስ ፈሰሉ ወድዑ ይላል ፈሰሉ ወድዑ የጥሩ ነው እንደውም የላይኛው ዱዓ አድርጉ ስገዱ ነበር ያለው ይሄ ደግሞ ፈሰሉ ስገዱ ስሰግዱ ወድዑ ዱዓም አድርጉ hatta የንከሽፈ ማቢኩም በእናንተ ላይ ያጋጠማችሁ አስጨናቂ ነገር እስከሚጠፋና እስከሚነሳላችሁ ድረሳ ስገዱ ሶላት አልኩሱፍ ይሄው በነቢያችን ጊዜ ተሸፍና ተሰግዷል ትክክል ነው ማስረጃው በቂ ማስረጃ ነው ነው እንግዲህ አጋጣሚ ሆኖ ነው እንጂ ነብዩ ኢብራሂም መሞት ጋር ኢብራሂም መሞት አይደለም የተጋረደችው የኢብራሂም ሞት እንደሚታወቀው ነብያችን አለይሂ ሰላቱ ወሰለም በጣም ሐዘን ላይ ሐዘን ላይ ሲወርቁ አልዓይኑ ተድማ والقلب يحزن ولا نقول الا ما يرضي الرب وان عليك يا ابراهيم لمحزونون አይን ያነባል ቀልብ አላህን የሚያስወድድ ነገርም አንለፈልፍም አሉ በአንተ መሞት በጣም ያዘን መሆኑን እንገልጻለን አሉ ነገር ግን ዚጋ ተጨባጩ ነገር ለኢብራሂም ሞት የመጣ ነው ብላችሁ የገመታችሁ ተሳስታችኋል እንኳን ለኢብራሂም ለሌላውም ሞት አይሸፈንም ነው ቢሆን ኑሮ እሳቸው ሲሞቱም ይሆን ነበር አይደል ገጠመኝ ነው አሁን በሀገራችን ዛሬ ነብር ተወልዷል ይላሉ ምንም አናቀም ፀሐይ በተቀያየረ ቁጥር ጨረቃ ማን ሰማይ በተቀያየረ ቁጥር ዛሬ ነብር ተወልዷል ዛሬ እንደዚህ አባባላል ሁሉም ነገር ዝም ብሎ ነው የመናምንት የመላ ወሬ ነው ወሬ በየደጁ ይባላል ان الشمس والقمر لا ينكسفان لموت احد ولا لحياته ጠቅላላ ህግ ነው ይሄ ጠቅላላ ህግ ነው ስለዚህ ፀሐይ የሚሸፈነው ነው ቅድም የተቃቀስናቸው ተጨባጭ ምክንያቶች ወይም ደግሞ ማዕናው የሆነ እኛ ማናስ ማናቀው አላህ የሚያቀው ነገር ያሸፍናቸዋል ነው ያን ጊዜ ሶላትና ዱዓ እስትግፋርና ተደሩ ያስፈልጋል ሶላት ይሰገዳል ሶላት ሲሰገድ እንዲሁ ዝም ብሎ መቆም ነው ያው ኩሱፍ ላይ እኮ ያው አስቸጋሪ ስለሆነ አሶላቱ ጃሚዓቱን ተብሎ ቢጠራ ይቻላል ተብሏል አሶላቱ ጃሚዓቱ ሰው እንዲመጣ ማለት ነው አዛን ግን የለውም ሶላተ ኩሱፍ አዛን የለውም ኢቃምም የለውም ሶላቱ መቼ ነው የሚሰገደው መሸፈን ከጀመረችበት ሰዓት ጀምሮ ይቻላል እስከ መቼ እስከምትገለጥ ድረስ فإن انتهت الصلاه قبل التجلي ፀሐይ ሳይገለጥ ወይም ጨረቃው ሳይገለጥ ሶላቱን ከጨረሱ ድጋሚ ስገዱ አይባልም ግን ማርዘም ይወደዳል ነው ማርዘሙና እስከምትገለጥ ድረስ መስገዱ ሌላው ነብዩ አለይሂ ሰላቱ ወሰለም የሰጡት ምክር ነው ዝጋ የምናየው ሰዎች የነቢያችን ከፍ አድርገው ያያሉ የነብያችን ልጆችም ከፍ አድርገው ማየታቸው ነገር ግን የሰውን ልጅ የፈለገውን ክብር ብንሰጠው የሚገባውን እንጂ የማይገባውን ክብር እየሰጠን መቀጠል እንደሌለብን ነው ስለዚህ የኢብራሂም መሞት ነው ይሄን ያመጣው ብሎ መገመታቸው ኢብራሂም ከፍ እያደረጉት ነበር የኢብራሂም ክብር እዚህ ደረጃ የሚደርስ አይደለም ተሳስተታችሁ አላሏችሁ ان الشمس والقمر لا ينكسفان لموت احد ولا لحياته የተሸፈነበት ምክንያቱ ግን ይሄ ነው ብሎ በሰዓቱ يخوف الله به عباده بهما عباده በሁለቱም በማስደንገጥ ሲፈልግ ነው አላህ የሚያደርገው ብለው ተናግረዋል ነው طيب ሶላቱ ግልጽ ነው መኖሩ ኹጥባሳ አለው የለውም ኹጥባ አለው የለውም ሰፋ ለخلاፍ ነው ያለው ከኢማሙ ሻፊዒ ውጭ ያሉት ሶስቱም መዝሃቦች ኹጥባ የለውም የሚል ነገር አስቀምጠዋል ኢማሙ ሻፊዒና እና ኢስሐቅ ግን አብዛኛው ሐዲስ ሰዎች ኹጥባ ማድረጉ ተወዳጅ ነው ግዳጅ ባይሆንም ብለዋል ለምን ሲሏቸው ለአን ነብይ ሰለላሁ ዐለይሂ ወሰለም خطبه ووعظ الناس ኹጥባ አድርገዋል ሰዎችን መክረዋል وازال عنهم شبهه سبب انكساف الشمس والقمر لموت احد وهذا ፀሐይ የተሸፈረበት ምክንያትም ያው ከخطባ ማከራ አንዱ ነው ማለት ነው ስለዚህ خطባ ማድረጉ ይወደዳል የሚለውን እንወስዳለን ሌላው አሰራቱ ጃሚዓቱ ማለት ዝቦታ ላይ ቢዲያ አይደለም ይቻ አሰራቱ ጃሚዓቱን ያው ብዙ ታቀራራለው ይሄን በማለት ሰዎች እንዲሰባሰቡ ማቻላል ነው ቀጥሩና ስንት ረካዓት የሚሰገደው ማምን ሊመጣ ነው ሐዲስ وعن عائشة رضي الله تعالى عنها أن النبي صلى الله عليه وسلم جهر في الصلاة الكسوف بقراء بقراءاته فصلى أربع ركعات في ركن ركن في ركعتين وأربع سجد وأربع سجدان متفق عليه وهذا لفظ مسلم وفي روايته له فبعث مناد ينادي الصلاة جامعة وعن عائشة رضي الله عنها أن النبي صلى الله عليه وسلم جهر في صلاة الكسوف بقراءته فصلى ركعتين واربع سجدات متفق عليه وهذا لفظ مسلم وفي روايه له فبعث مناديا ينادي الصلاه جامعه كعائشه تزجب نبي صلى الله عليه وسلم جهر ማለት ድምጽ አሰምተዋል في صلاه الكسوف የፀሐይና የጨረቃ መሸፈን ሶላት ላይ ሲሰግዱ ቢቂራአቲሂ ማለት ቁርአኑን ሲቀሩ ጮሃው አሰምተዋል ልክ እንደ ጁሙአ ሶላት እንደ ዒድ ሶላት ሶላተ ኩሱፍም ለተም ሆነ ቀን ያው ለጨረቃም ሆነ ለፀሐይ ማለት ነው ታጭ ነው የሚቀራ ነገር ሶላቱ ግን በሚገርማችሁ ለየት ይላል ሌሎቹ ሶላት ላይ የማናየው ድርጊት ሶላተል ኩሱፍ ላይ ይመጣላችኋል ምንድነው እሱ ፈሶላ አርባ አራት ሩኩ ሰግደዋል ማለት ነው ወይም አራት ሩኩ አድርገዋል ማለት ነው ፊ ረካዓተይን ሁለት ረካ ከሰገር ስንት ሩኩ ነው ያለው እስከዛሬ ሶላታችን ሁለት ሩኩ ነበር የነበረው ሁለት ረካ ላይ ሁለት ሩኩ ነበር አራት ስጁድ ነበር የምናቀው እዚህ ቦታ ላይ ግን አራት ሩኩ ሁለት ረካ ላይ አራት ስጁድም እንደዚህ ወአርባ ሰጀዳት ለአንዱ ረካ ሁለት ስጁድ ያለው ታወቀ ነው ለአንዱ ረካ ሁለት ስጁድ ያለው አራት ነው እሱ አይከብድም ሩኩ ግን ሁለት መሆኑ ነው ሩኩ ሁለት ሲሆን አቀራሩ ምን ሊሆን ነው ነው እንዴት ነው ሁለት ሩኩ የሚደረገው ልክ እንደ ስጁዱ ሩኩ አድርገን መልሰን እንቆማለን ሩኩ አድርገን ስናውቀን እንቆማለን አይደል ስንቆም ደግሞ ቁርአን ነው የምንቀራው አሁን ቁርአን ስንቀራ ስንቀራ ቆይተን ደግሞ አሁንም ልናጎነብ ልንወርድ ነው ደግሞ ሩኩ ሁለተኛ ሩኩ እናረጋለን ወደ ስጁድ እንሄዳለን አንዱ ረካ ላይ ሁለት ሩኩ አንዱ ረካ ላይ ሁለት ሩኩ ሁለቱም ረካ ላይ አራት ሩኩ ተደረገ ማለት ነው وفي روايه لهما لمسلم ማለት ነው فبعث منادي ينادي ተጣሪን ልከዋል የሚጠራ የሆነ ምን ብሎ አሶላቱ ጃሚዓቱን ሶላት ሰብሳቢ ነች ኑ ተሰብሰቡ ተሰብስበን እንስገድ ማለት ነው አሶላቱ هذه الصلاه እቺ ሶላት ነች ጃሚዓተን ሰብሳቢ ስትሆን طيب الصلاه جامعه احضروا الصلاه ማለት ነው ሶላትን ተሳተፉ ጃሚዓተ حال كونها جامعه ሰብሳቢ ስትሆን ስለዚህ الصلاه جامعه الصلاه جامعه الصلاه جامعه ይቀራል طيب እዚህ ጋር አሁን ምን ነገረን ሶላቱ ላይ ተጮሆ መቀራቱን አገኘን አራት ሩኩ መሆኑን አገኘን ለሶላቷ ጥሪ ማድረግ አዛን ባይኖርም እሱን የሚተካ ነገር እንዳለ አግንተናል ማለት ነው ከዚህ ውጭስ ምን እናደርጋለን አሁን አቀራሩ እንዴት እንደሚቀራ አልነገረንም ፋቲሃ ይቀራል አዎ ከፋቲሃ ውጭ ይቀራል አዎ እሺ ሁለት ሩኩ ከሆነ በሁለት ሩኩ መካከል ምንድነው የሚደረገው አልነገረንም እስቲ ሀርሶች እንያቸውና የሌለውን እንጨምራለን ኢንሻአላህ ቀጥል وعن ابن عباس رضي الله عنهما قال انخسفت الشمس على عهد رسول الله صلى الله عليه وسلم فصلى فقام قياما طويلا نحوا من قراءة سورة البقرة ثم ركع ركوعا طويلا ثم رفع فقام قياما طويلا وهو دون القيام الأول ثم ركع ركوعا طويلا وهو دون الركوع الأول ثم سجد ثم قام قياما طويلا وهو دون القيام الأول ثم ركع ركوعا طويلا وهو دون الركوع الأول ثم رفع فقام قياما طويلا وهو دون القيام الأول ثم ركع ركوعا طويلا وهو دون الركوع الأول ثم رفع رأسه ثم سجد ثم انصرف وقد انجلت الشمس فخطب الناس متفق عليه واللفظ للبخاري وفي رواية لمسلم صلى حين كسفت صلى حين كسفت الشمس ثماني ركعات في أربع سجدات وعن علي مثل, مثل ذلك وله عن جابر صلى ست ركعات بأربع سجدات ولأبي داود عن أبي بن كعب صلى فركع خمس ركعات وسجد سجدتين وفعل في الثانية مثل ذلك طيب وعن ابن عباس رضي الله عنهما قال عبد الله بن عباس የሚቀጥለውን ይላሉ ان خسفت الشمس በነገራችን ላይ ان خسفت ማን ነው ቅድም መግቢያው ላይ እንዲያልኩት እንከሰፈት ለፀሐይ እንከሰፍ ለጨረቃ የሚል ይችላል انخسفت الشمس فصلى ሰገዱ ማን ነብያችን አለይሂ ሰላቱ ወሰለም ሲያሰግዱን እንዴት አድርገው አሰገዱን መሰላችሁ አለ فقام قياما طويلا ረጅም ሆነ መቆም ቆሙ አለ ምን ያክል አንድ ሰዓት ሁለት ሰዓት نحو من قراءه سوره البقره سوره البقره የሚቀሩበት መቅራት የሚያስችል ሰዓት ያክል አላቸው ሱረቱል በቀራ ስንት ሰዓት ይፈጃል ሁለት ሰዓት አንድ ጁዝ ለማንኛውም ወደ 3 ጁዝ የሚጠጋ ነው የሁለት ጁዝ በላይ ነው ሱረቱ በቀራ ማለት ዋጅም ሰዓት እንደው ወቁት እንግዲህ 20 ደቂቃ እኮ 10 ደቂቃ እኮ መስጊድ ከብደኛ ሶላት ሱረቱል በቀራን የሚቀሩበት ያክል ቁመው ቆዩ እያለ ነው ثم ركع ከዛ ሩኩ አደረጉ ሩኩ ደግሞ ሩኩዓን طويلا በጣም ረጅም ሩኩ ثم رفع ከመጀመሪያው ሩኩ ተነሱ فقام ቆሙ አሁንም ሁለተኛ ቂያም ነው ይሄ ቂያመን طويلا ረጅም የሆነ መቆም ቆሙ ከሩኩ በኋላ ባይሆን አንጻራዊ ስናየው ወሆ ዱነል ቂያም አልአወሊ ከመጀመሪያው ከቆሙት ትንሽ ዝቅ ወይም ቀነስ ያደረገ ነው ሁለቱም ረጅም ነው ግን የሁለተኛው ከመጀመሪያው አጣር ይላል ማለት ነው ثم ركع ركوع አደረጉ ركوعا طويلا ረጅም የሆነን ሩኩ ሁለተኛ ማለት ነው ወሆ ያሆነኛው ሁለተኛው ሩኩ ዱን الركوع الاول ከመጀመሪያው ሩኩ ትንሽ ቀነስ ያው አንጸራው አንጸራው እየቀነሱ መጡ ማለት ነው ثم سجد ከሩኩ ከተነሱና ከቆሙ በኋላ ወደ ስጁድ ወረዱ ثم قام قياما طويلا ስጁድ አደረጉና ተነሱ ነው አሁን እያለ ያለው ከዛ በኋላ ደግሞ በጣም ቁመው ቆዩ ሁለተኛው ረካ ላይ ቁርአን እየቀሩ ማለት ነው وهو دون القيام الاول ከመጀመሪያው ረካ ላይ ሲቀሩበት ከነበረው ቀነስ ያደረገ ነው ثم ركع ركوعا طويلا አሁንም ረጅም የሆነን ሩኩ አደረጉ ነገር ግን ወሆ እርሱ ዱነ ሩኩዕ الاول ከመጀመሪያው ሩኩ ቀነስ ያለ ነው ثم رفع ከዛ ተነሱ ከሩኩዑ فقام قاموا قياما طويلا ረጅም የሆነ መቆም وهو دون القيام الاول ከመጀመሪያው መቆም ቀነስ ያደረገ ነው አሉ ثم ركع ركوعا طويلا ከዚያ ረጅም የሆነን ሩኩ አጎነበሱ አሁንም وهو دون الركوع الاول ከመጀመሪያው ሩኩ ቀነስ ثم سجد ከዛ ስጁድ አደረጉ ثم انصرف ከዚያ በኋላ አሰላመቱና ዞሩ በዛን ሰዓት ወቀድን ጀለት الشمس ፀሐዋ ኖርማል ሆና ከመጋረዶሻ ወጣለች فخطب الناس ከሶላቱ በኋላ ኹጥባ አደረጉ متفق عليه واللفظ للبخاري ቃላቱ የቡኻሪ ነው ቅንብሩ እያለ ነው وفي روايه لمسلم በሌላ ዘገባ ኢማሙ ሙስሊም በዘገቡት صلى حين كسفت الشمس حين كسفت الشمس ይላል ፀሐይ በተሸፈነችበት ሰዓት ሰግደዋል ስንት ثمانية ركعات ነገር መጣደም ثمانية ركعات ስምንት ሩኩዕ ማለት ነው في اربع سجدات በአራት ሱጁድ ውስጥ ሱጁዱ ያው አራት ነው ሩኩዑ ግን ስምንት ነው አንዱ ረካ ላይ ስንት ማለት ነው አንዱ ረካ ላይ አራት ስድስት ሚላል <laughs> አራት ነው አንዱ አንዱ ረካ ላይ አራት ሩኩ አንዱ ረካ ላይ አራት ሩኩ ስምንት አድርገው ነው وعن علي مثل ذلك ከአልይም የተዘገበ ሐዲስ አለ ልክ የዚሁን ዘገባ የሚያመለክት የሚያጠናክር ማለት ነው ወለሁ ለሙስሊም عن جابر كجابر በመጥቀስ صلى ست ركعات ስድስት ሩኩ ሰገዱ በአርበዒ ሰጀዳት በአራት ስጁድ አንዱ ረካ ላይ ደግሞ ስንት ሩኩ ማለት ነው ሶስት ማለት ነው ስድስት በሚሆንበት ሰዓት ለሁለቱም እናካፍለው ስምንትም በሚሆንበት ሰዓት ለሁለቱም እናካፍለው ወሊ አቢ ዳውድ አቡ ዳውድ በዘገቡት ዘገባ عن ابي بن كعب ከኡበይ ብን ከዕብ በመጥቀስ ሶላ ሰገዱ ይላል ፈረከዓ خمس ركعات አምስት ሩኩዕ አደረጉ ወሰጀደ ሰጅደተይኒ ሁለት ስጁዶችን አደረጉ ይላል አሁን እ وفعل في الثانيه مثل ذلك ሁለተኛው ረካ ላይም እንደዚሁ አደረጉ ይላል ስንት ሩኩ አደረጉ ማለት አሁን አስር አይዋ አስር ሩኩ ለምን አንዱ ረካ ላይ አምስት ሩኩ አደረጉ እያለ ነው ሁለት ሱጁድ ሁለተኛው ላይም አምስት ሩኩ ሁለት ሱጁድ እንግዲህ ዘገባዎች የተለያዩ ዘገባዎች መጥተዋል ሐዲሶችን እንዴት እናስማማቸው ነው اختلفت الاحاديث في عدد الركعات في الركعه الواحده የመጀመሪያው ሁለት ሩኩ አለ ቀጥሎ 6 ሚሎ ላይ 3 ሩኩ አንድ ረካ ላይ ማለት ነው ቀጥሎ 4 8 በሚለው ዘገባ ቀጥሎ 5 አለ فصلاه الكسوف رويت على هذه الكيفيات متعدده እንደዚህ በተለያዩ አይነት መልኩ ተዘግቦ እናገኘዋለን የኹሱፍ ሶላት ደግሞ በነብያችን ጊዜ አለይሂ ሰላቱ ወሰለም ስንት ጊዜ ተከስቷል አንድ ጊዜ ነው የሚታወቀው ያው ኢብራሂም ሲሞት ማለት ነው ከዛ ውጭ በሳቸው ጊዜ ተሸፍኗል የሚል ነገር ዘገባ የለንም طيب ولذا صحح الائمه والمحققون حديث عائشه يا عائشان حديث صحيح አድርገዋል ምን የሚለውን የአይሻ ሐዲስ ሁለቱም ረካ ላይ አራት ሩኩ አደረጉ የሚለውን ማለት ነው ሌላውን ضعيف አድርገዋል ሌላውን ሐዲስ ውርቅ አድርገው የአይሻን ዘገባ ብቻ አብልጠዋል አራት ሩኩ የሚለውን ማለት ነው አስቸጋሪ ነው እርግጥ አይሻ ሐዲስ የ የቡኻሪ ዘገባ ኢብኑ አባስም ቢሆን ሁለት ሁለት ሩኩን ያሳየን ነገር ያመጣው ወፍሪዋት ለሙስሊም ካለው በኋላ ضعيف አድርገዋል ሌሎች ዑለሞች ነው የሚለው ضعيف ከማድረግ ሰሂህ ሆኖ እስከመጡ ድረስ ከማርከም የሚሻለው ተርጂህ ማድረጉ ነው ተርጂህ ተርጂህ ማለት ያው ማስማማት ከተቻለ ሐዲሶች እናስማማቸዋለን መስማማት ካልቻሉ የሙተፈቅ አለ የሆነውን የአይሻን ሐዲስ ይዘን ሌላውን እንጥለዋለን ማለት ነው አጃይብ ነው አላያ ሶላቱ መርዘሙ ትልቅ ነገር ነው ይሄ በጣም አስፈላጊ ነው ረካው ላይ ግን ያው ሁለት ረካ እንደሚሰገድ ነው ሁሉም ዘገባዎች የሚያመለክቱት ማለት ነው ቀጥሉ وعن ابن عباس رضي الله عنهما قال ما حبت ريح قط إلا جث النبي صلى الله عليه وسلم على ركبتيه وقال اللهم اجعلها رحمة ولا تجعلها عذابا رواه الشافعي والطبراني وعن عباس رضي الله عنهما قال عبد الله بن عباس رأى الله عنه قال قالوا ما هبت الريح قط الا جثى النبي صلى الله عليه وسلم على ركبتيه وقال اللهم اجعلها رحمه ولا تجعلها عذابا رواه الشافعي والطبراني ابن عباس ስራቸውን አላህ ይወደድላቸውና ማሐበት ንፋስ ነፍሱ አያቅም ቀጥማት አንድም ቀን ነፍሱ አያቅም ኢላ ጀሰን ነብዩ ሰለላሁ ዐለይሂ ወሰለም ነብያችን የተንበረከኩ ቢሆን እንጂ አላ ሩክበተይ በጉልበታቸው ወቃል እናም ያሉ ቢሆን እንጂ اللهم اجعل رحمه ይችን ነፋስ እዝነት አድርግልን ጌታችን ولا تجعلها عذابا ባለፉት ህዝቦች ላይ ቅጣት እንዲያመጣባቸው በእኛ ላይም ቅጣት እንዲያታደርጋት ብለው ዱዓ አደረጉ ቢሆን እንጂ ንፋስ ነፍሶ ዱዓ ያላደረጉበት ቀን የለም ተንበርክከው ነው የሚለው ኢማሙ ሻፊዒና ጦበራ ዘግበውታል አለ ሐዲሱ ደከም ያለ ነው ኢማሙ ሻፊዒ አልኡም የሚባል ክታብ አላቸው ጦበራኒ ነው ጦበራኒ በክታብ አላቸው ሁሰይን ኢብኑ ቀይስ አርህቢ الواسط የሚባል ሰው አለበት እርሱ ያወራው ሐዲስ ደግሞ ተቀባይት የለውምና በሱ ምክንያት ነው በእነማ ሙሻፊ ሳይሆን ችግሩ መሐከል ላይ ባለው ሰው የችግር ሐዲሱ ተቀባይት የለውም ብሏል ዙሮ ዙሮ ግን ንፋስ ሲነፍስ የሚባል ዱዓ አለ ዱዓው ዱዓ ማድረጉ ያለ ነው ግን እንደው ንፋስ ነፍሶ ሳይንበርከኩና ዱዓ ሳያደርጉ ቀርተው አያውቁም የሚለው አባባል ያው የሐዲሱን ህግ ስላልጠበቀ ሐዲሱ ውድቅ ሆኗል ነው ተግባሩ ግን ያው اذ ارسلنا عليهم الريح لاقم وارسلنا وارسلنا الريح لواقح ያለ ብዙ ቦታ ላይ ንፋስን ያነሳል አላህ ንፋስ እዝነትም አለው ተምርና ተምሩ ወንድና ሴተውን የማዳቀል ባህሪ ያመጣል ጥቅም አለው እንዲሁም ጉዳትም ያመጣል አንዳንድ ጊዜ ለቅጣት ሊመጣ ይችላል ዱዓ ማድረጉ አይከፋም ነው ቀጥሎ وعنه رضي الله تعالى عنه أنه صلى في زلزلة الست ركعات وأربع سجدات وقال هكذا صلاة الآيات رواه البيحقي وذكر الشافعي عن علي عن علي أبي ط... ابن أبي طالب رضي الله تعالى عنه مثله دون الآخره وعن ابن عباس وعنهم قالاتوا ابن عباس كابن عباس ማለት ነው ዝውዝሩ رضي الله عنهما የሁለቱም ስራ አላህ ይወደድላቸውና انه صلى ابن عباس ማለት ነው صلى سجد في زلزله ست ركعات አንድ ወይም ደግሞ انه ማለት አን ነብዩ ሰለላሁ ዐለይሂ ወሰለም صلى ሰግደዋል في زلزله في زلزله ست ركعات ዝልዛል ነገር ተፈጥሮ ስድስት ረካዓ ሰግደዋል ማታው ሩኩ ነው የተፈለገው ረካዓ ሲል እዚህ ጋር ሩኩ ነው ወአርባዓ ሰጀዳትን አራት ስጁዶችንም አድርገው ሰግደዋል وقال هكذا صلاه الايات انه ابن عباس صلى سجد في زلزله በምድር መናወጥ ማለት ነው ست ركعات ስድስት ሩኩ واربع سجدات አራት ስጁዶች وقال አለ هكذا صلاه الايات እንዲያሉ ችግሮች ሲፈጠሩ አስደንጋጭ ነገሮች ታምራቶች ነገሮች ሲታዩ እንደዚህ ነው የሚሰገደው ብሎ ተናገረ በይሃቂ ዘግበውታል ኢማሙ ሻፊዒ مثلهما مثل ሀዘል ሐዲሲ ዱና اخر የመጨረሻው ሲቀር የመጨረሻው ምንድነው هكذا ሶላቱ አያት የምትለው ሲቀር ማለት ነው ሐዲሱ ደረጃው ሐሰን ነው ብለውታል አንዳንዶቹ ያው ኢብኑ አባስ አባባል ነው እንጂ ሶላት አያት እንደዚህ ነው የሚለው መርፎ የሚያደርገው ነገር የለም ብለዋል ነው የሚለው ከሷን ጥለው ሶይ አድርገውታል ይላል አላየሃል ማንኛውም ተአምር ሲፈጠር እንደዚህ ነገር አስደንጋጭ ነገር ሲመጣ ይሰገዳል ነው እያሳየን ያለው ግን የተረጋገጠው ሶላት ኩሱፍ ነው የምናውቀው ዙሮ ዙሮ ዱዓ ማድረግን የሚከለክል ነገር የለም هذا والله اعلم وصلى الله وسلم على نبينا محمد وعلى اله وصحبه اجمعين والسلام عليكم ورحمه الله درساتين ገጠናቋል